ምን ነበር ያደረግሽው? እ አቅሳመ ርዳ ርዳን ቀርተናል አይደል? እሺ አቅሳመ ርዳን ማለት ነው። አንደኛውን ቀርተናል። ሁለተኛው ላይ ነው። እሺ ቢስሚላህ الرحمن الرحيم አቅሳሙ ርዳ የርዳን ክፍሎች እናያለን። ርዳ ማለት አርጁዑ አን الاسلام ኢላ ዲንን አኸር ወደ ሌላ ሃይማኖት መቀየር ወይንም ሃይማኖት አልባ መሆንም ሊሆን ይችላል። ብቻ ከኢስላም መውጣት ነው። አብሳሙሃ ክፍሎቿ ብዙ ክፍሎች አሉት። አብሳሙሃ አርግደቱ ተሕሱሉ ትከሰታለች፣ ትገኛለች። በርቲካቢ ናቂብን አንድ እስላምን የሚያፈርስ ነገር በመስራት የሚዋቅድን እስላም እስላምን ከሚያፈርሱ ብዙ ነገሮች አንዱን ብቻ በመስራት ሪዳ ሊፈጠር ይችላል። ወነዋቅዱል እስላም እስላምን አፍራሽ ነገሮች ደግሞ ከቴረቱን እጅግ ብዙ ነው ቁጥራቸው ነገር ግን ፈርጅዑ ኢላ አርባዓት አቅሳም ወደ አራት ጠቅለን ማየት እንችላለን። ፈርጅዑ ትመለሳለች ኢላ አርባዓት አቅሳም ወደ አራት ክፍል መመለስ እንችላለን። አስር ሀያ አስራ ምናምን ሊሆን ይችላል። አቂደቱ ተውሂድ እንትናለች አለች የእብኑ ባዝ ወደ አስር አካባቢ አድርጓቸዋል። ከኢስላም መውጫ መስመሮችን ማለት ነው። ወደ አራት ጨምቀው አቅርባቸዋል። ፈውዛን አልፈውዛን ደግሞ በአራት ማየት ይቻላል። እነዚህን እንትኖች ማለት ነው። በአራት ክፍል ማየት ይቻላል። ለምሳሌ በንግግር የሚመጣ በድርጊት የሚመጣ በአስተሳሰብ የሚመጣ በጥርጣሬ የሚመጣ በአራት መክፈል እንችላለን። ወደ አራት ጨምቀዋቸው ነው። በአስራ ሊቆጠር ይችላል፣ ግን ወደ አራት ጨምቀዋቸዋል። አንደኛ አርጀቱ ብልቀውል በንግግር የሚመጣ ከኢስላም መውጫ በንግግር የሚፈጠር በመናገር ይህን ቀርተናል። highlight ኡን ከሰብ ቢላሂ ተዓላ አላህን መሳደብ أو رسوله ወይ መላእክተኛውን ነብዩን عليه الصلاة والسلام መሳደብ ነብዩን ነው እዚህ ቦታ ላይ አው መላእከቲ ወይ መላእካ መሳደብ ጅብሪል የሚሆን ሚካኤል ስራፊል የሚሆን ነኪር ሙንከር أو أحد من رسله ወይ ከመላእክተኞች አንዱ أو رسوله ያለው ነብዩን عليه الصلاة والسلام أو أحد من رسله ማለት ደግሞ ከመላእክተኞች አንዱን ሙሳም ይሁን ዒሳ ዩሱፍ ይሁን ሱለይማን አንዱን መሳደብ ከእስላም ያስወጣል ሙሉ በሙሉ አው ኢድዓኡ ኢልም ልገይብ የሩቅ አውቃለሁ ብሎም መከራከር መሞገት፣ አው ኢድዓኡ ንቡዋ ወይ ነብይ ነኝ ብሎም መከራከር፣ አው ተስዲቁ መን የድዒሃ ረሒመከላህ አው ተስዲቁ ወይ ደግሞ ማረጋገጫ መስጠት መን የድዒሃ ነብይ ነኝ ብሎ የሚናገርን ሰው አዎ ትክክል ነህ ብሎ ይሁንታ መስጠት ይህም ራሱ ከእስላም ያስወጣል። አው ዱዓኡ ገይሪላህ ተዓላ ወይ ከአላህ ውጭ ያለን አካል መጠየቅ መለመን ድረስልኝ አድኑኝ ያዙኝ ማለት አው ኢስቲዓን አው ኢስቲዓነቱ ቢህ ወይ ከሱ እገዛ መፈለግ እስተ ያለበት ማንኛውም ቨርብ بمعنى الطلب መፈለግ ነው የሚሆነው አው ኢስቲዓና አው ኢስቲዓነቱ ቢህ ፊማ ላ يقدر عليه الا الله አላህ እንጂ በማይችለው ጉዳይ ላይ ከፍጥረታት እገዛን መፈለግ ልጅ ስጡኝ እድሜ ስጡኝ አእምሮ ስጡኝ ኢማን ስጡኝ፣ ጀነትን ስጡኝ እያሉ መፈለግ ይሄ የሰው ልጅ የማይችለው አላህ ብቻ የሚችለው ጉዳይ ነው። እቃ ስጠኝ፣ ብር አበድረኝ፣ ምን አድርጌ ግን ይቻላል። በማቅደሩሁ ልበሻል አውል ኢስቲዓዘቱ ቢህ ወይ ጠብቁኝ አድኑኝ ማለት في ذلك በዚሁ ዙሪያ ማለት ነው። አድኑኝ ጠብቁኝ ማለት ጥበቃን መፈለግ እንደዚሁ ከእስላም ያስወጣል። የሰዎችን ደረጃ እንመለከታለን ተባብለናል። ከላይ ያሉት ሩአሳዎች ዋናዎቹ መሪዎች አደገኞች ናቸው እነሱ ከታች ያሉት ምስኪኖች ደግሞ ምንም አያውቁም። ዝም ብለው እንደገፋቸው የሄዱ ናቸው። ወልዮች ጋር የሚሯሯጣሉ። ቃድር ጄላኒ ንጉቡልን፣ ኑዋድኑን እንደዚህ አድርጉን የሚሉ አሉ። እነሱም direct ካፊሮች ናቸው አይባልም። የሚሰሩትን ስራ አላህ ይምራቸዋል። አላህ አለም፣ አላህ አለም፣ አናውቅም። ይሄን አላህ አለም። ሽርክ ነው የሰሩት አደጋ ነው። ግን ካፊር ነው የሚል ሁክም አናስተላልፍባቸውም። ፈጠን መጀመሪያ ትምህርት ነው የምናስተምረው ማለት ነው። ይሄ በንግግር የሚመጣ ሽርክ ነው። በንግግር የሚመጣ ሪዳ አኒል ኢስላም ከኢስላም መውጣት ማሰንገጥ በንግግር እስካሁን ያልነው ሁሉ በንግግር የሚመጣ ነው። ሁለተኛ አርደቱ ቢልፊዕል በድርጊት የሚመጣ ደግሞ አለ። በአካል የሚገለጽ በድርጊት የሚገለጽ ከኢስላም ማፈንገጥ ለምሳሌ ከሱጁድ የሱጁድ ማድረግን ይመስል ሊሰነኒ ለጣዖት ለጣዖት በቀልድም ይሁን በምን ስጁድ አይደረግም። ለመስቀሉም ይሁን ለታቦቱም ይሁን ለምኑ አናደርግም። አይደረግም። ከኢስላም ያስወጣል። ከሱጁድ ልፈነም ለጣዖት ስጁድ ማድረግን ይመስል ወሸጀሪ ለዛፍ ወልሐጀሪ ለድንጋይ ወልቁቡሪ ለመቃብር ወዘብሒ ለሃ ለነሱም ማለት ስጁድ ማድረግ ለማን ለሶነም ይህን ያጋር ላይኖር ይችላል። ወሸጀር ለዛፍ የሚያደርግ ሞቷል። ለአድባር የሚሰግዳለ ብዙ በጣም ብዙ በተለይ በገጠሩ ክፍል ውስጥ ያሉ ሙስሊሞች ወደኋላ የቀሩ ሰዎች ያደርጋሉ። ለዛፍ ትላልቅ ዋርካ ምናምን ያለበት ከሆነ አድባራቶች የሚባሉ አሉ። ወልሐጀር ለድንጋይ ነቢያቶች የረገጡት ይባላል በውጭ ሀገር። በእኛ ደግሞ ወልዮች የረገጡት የተቀመጡበት፣ ዳዕዋ ያደረጉበት፣ እሳቸው የነበሩበት ድንጋይ ለድንጋይም እንደዚሁ ሱጁድ ማድረግ ወልቁቡር ለመቃብር ይሄ በጣም በሽር በየቦታው የሚደረገው ነው። መቃብር መዘየር፣ መቃብር መሳም፣ የመቃብር ድንጋዮቹን ዙሪያውን ዶሪሁ ላይ ያለውን ይስማሉ። ወዘብሒ ለሃ እነዚህ ሁሉ ከኢስላም የሚያስወጡ ድርጊቶች ናቸው። እንደ ሰዎቹ ደረጃ ይገለጻል ባይሆን ውሳኔው እንደ ሰዎቹ ደረጃ ነው። እንደ እውቀት ደረጃቸው፣ እንደ ኢንፎርሜሽናቸው ደረጃ ነው። ግን አላህ ይመራቸዋል። አላህ አለ አላህ አለ ወዘብህ ለሃ እርድ ማረድም ለመቃብርም ይሁን ለዛፍም ይሁን ለድንጋይ እንዲሁም ለጣዖቱ ማረድ እርድ ይታረዳል። ዛፍ ስር ያርዳሉ፣ ድንጋይም ስር እንደዚሁ ያርዳሉ፣ ለመቃብርም ያርዳሉ። ለመቃብር የምናውቀው ነው። ለድንጋይ የሚያርዷሉ፣ እዛፍም ስር የሚያርዷሉ። ዝናብ ሲቀር፣ ድርቅ ሲመጣ፣ ረሃብ ምናምን በሽታት በሚመጣበት ሰዓት ያርዳሉ። ወኢልቃኡል ሙስሐፍ ይሄ በድርጊት የሚመጣ ኩፍር ነው። ወደ ከኢስላም መውጣት ማፈንገጫ ነው። ወኢልቃኡል ሙስሐፍ ቁርአንን ይመጣል ፊል መዋጢን ቀድራ መዋጢን ቦታዎች ስፍራዎች ማለት ነው። መውጢን አንድ ቦታ ነው። መዋጢን ፕሉራል ኢልቃ መወርወር ነው መጣል ነው። ቢወድቅበትም ስቁጥ ይለያል። አመልጦ መውደቅና መወርወር ይለያያል። መጣል ክብር መንሳት ነው። ከማ ነስማዑ ፍታር የምናየው ነገር አለ። ቁርአንን እናት ቁርአን ከፍታ እያዳመጠች ልጅቱ የሆነች እንደ ፍንዳታ ምናምን ውስጥ ያለች ነገር ናት። ሙዚቃ እያዳመጠች ነበር። ልጁ እባክሽ ሙዚቃ እየሰማሁ ነው ብላ በማለቷ ተገየረት ኢላ አልሐይዋን ወደ እንስሳ ተቀይራለች ይላሉ። ምናልባትም ከጀርባ ያለው እውነታ አላሁ አለም ግን ይህን ይለቁታል። ተለቋል። በኢንተርኔቱም ላይ ይለቁታል። ተቀየራ ማለት ነው። ወደ እንስሳ ነው ወይልቃኡል ሙስሐፍ ዋናውኛ ይሷ ወደ እንስሳ መቀየር አለመቀየር አይደለም። ኢልቃኡል ሙስሐፍ ቁርአንን መወርወር፣ ፊል መዋጢኒል ቆሻሻ ቦታ ላይ መወርወር፣ ክብር ማሳጣት፣ ይህም ከኢስላም ሙሉ በሙሉ ያስወጣል። ለምን ሊአነሁ ከላሙላህ ከአላህ ጋር ጦርነት ነው የከፈተ ይዘው ቁርአንን መወርወር ነብዩ አለይሂ ሰላቱ ወሰላም ለቁርአን ይቅርና ለሌላው እምነት መጽሐፍ እንኳ ጥምጣማቸውን አስቀምጠው እዚህ ላይ ያስቀምጡት ነው ያሉት። ክብር ይሰጡታል። እነሱ የማይሰጡትን ክብር ነብዩ ሰጥተውታል። ለምን ውስጡ የአላህ ከላም አለ። ተውራት ከላሙላህ፣ ኢንጂል ከላሙላህ፣ አልቁርአን ከላሙላህ ወዘቡሩ ከላሙላህ هؤلاء الأربعة هم كلام الله የአላህ ንግግሮች ናቸው። ግን ዘበራርቀውታል፣ እጅ ገብቶበታል። የተለያየ ነገር ክብር ሊያጣ ይችላል። ውስጡ ግን የአላህ ከላሞች አሉ። ፍጹም የለም ማለት አይደለም። የተወሰኑ ጥሩ ምክሮች አሉ ውስጥ ላይ የአላህ ንግግር ይሆን ለዚህ ነው ክብር የሰጡት ነብዩ አለይሂ ሰላቱ ወሰላም ቁርአንማ ወከላሙላህ አልመቲን ወከላሙላህ ላ ያእቲህ አልባጢል ሚን በይን የደይህ ወላ ሚን ኸልፊህ የለም ንጹህ ቁርአን ስለዚህ እሱን መጣል ፊልማዋጢን የልቀድራ በቆሻሻ ቦታ ከኢስላም ያስወጣል እንዲሁም ከኢስላም ያስወጣል ምን ወአመሉ ሲህሪ ሲህር መጠቀም ሲህርን መጠቀም ሲህርን መጠቀም ከኢስላም ያስወጣል ሸኹ ከኢስላም ያስወጣል ብለው ነው የተጠቀሙት። ብዙዎቹ ዑለማዎችም ከኢስላም ያስወጣል ነው። ሐራም ሰራ አይደለም የሚባለው ሰውዬው ዝሙት ቢሰራ ዝሙት ከመቶ ሴት ጋር ቢሰራ ይሻላል። አንድ ሴት ላይ ዝም አንድ ሴት ላይ ወይ ሴት ወይ የሚጠላው ሰው ላይ አንድ ሴት ከመጠቀም ይልቅ ለምን አንድ ሺህ ሴት ያለ ዝሙት አይሰራም? ሀዳ ኩፍር ወዳሊከ ሐራም ያንኛው ሐራም ነው፣ ይሄንኛው ኩፍር ነው። ኩፍር ውስጥ ያስገባል ነው። አመለ ሲህር ሲህርን መጠቀም ያከፍራል። አዎ አላህ سبحانه وتعالى يقول واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر سليمان አልከፈረም ወተበዑ አይሁዶች ተከተሉ ማተቱል ሸያጢኑ ሰይጣናቶች ሲፈጽሙ የነበረው አላ ሙልኪ ሱለይማን በሱለይማን ስልጣን ላይ ወማ ከፈረ ሱለይማን ሱለይማን አልካደም ወላኪን ሸያጢነ ከፈሩ የካዱት ሰይጣናቶች ናቸው ይላል አላህ ለምን ዩዓሊሙነ ናሰ ሲሕር ሰዎችን አስማት ሰዎችን ማጂክ ነገር ያስተምራሉና የከፈሩት እነሱ ናቸው ካለ ኦ ከፍረዋል በማስተማራቸው በቃ ወዓ ወለዚ የዕመሉ ሲሕረ ሲሕርን የሚጠቀም ሰው የክፉር ማለሁ ሚን ኸላቅ ሚን ነሲብ አኼራ ዓለም ላይ ድርሻ የላቸውም። እንደዚህ የሚያደርጉ ሰዎች በሰው ህይወት ላይ የተረጩ አሉ። ጭራቅ በሰው ላይ ስቃይ የሚደሰቱ አሉ። እንደዚህ አይነት ሰዎች ሱብሃንአላህ። هذا ليس حرام ይሄ ሐራም ሳይሆን ክፍር ውስጥ የሚያስገባ ነው። ሶሐቢዮች ገለዋል። ሶሐቢዮች ሐፍሷ ብንቱ ዑመር አስገድላለች ባሪዋን ሴራ አሰርታባት። ጀንዱብ ገሏል። ሰሃቢዩ ራሱ ሰውየውን ሄዶ ቀምጥቶታል በሰይፍ ወዓመል ሲሕር ሲሕርን መጠቀም ከእስላም ያስወጣል ከኢስላም ያስወጣል። አክሰሩ የሚሄዱት በዚህ ነው። መሐዲሱ ቁርአኑን ተፍሲሩ የሚያስይዘ ይሄ ነው። በጣም ያስፈራል። ነቢዩ ዓለይሂ ሰላቱ ወሰላም ምን ሰብዒል ሙቢቃት ከሰባት አውዳሚ ነገሮች ቆጥረውታልና ራሱ አልኢሽራኩ ቢላሂ ወሲሕሩ ነው የሚለው ሰባት ሙዚቃቶች ሲጠቅሱ ሽርክ በአላህ ማጋራት አንደኛ አጥፊ ከሰባቱ አጥፊዎች ውስጥ በአንድ ሐዲስ ውስጥ የተቆጠሩት አልኢሽራኩ ቢላህ አሉና ወሲሕሩ አሉ። ሲህርን ከሽርክ ቀጥለው በመቀጠል ነው የጠቀሱትና ስለዚህ የክፍሩ ሳሒቡ ሰውዬ ፈጻሚ ሰውዬ ከእስላም ይወጣል የሚልም እንደዚሁ አዝማሚያ ሰጥተዋል። ለማንኛውም ሙዓመል ሲሕሪ ሸኹ ያከፍራል እያሉ ነው። ከእስላም ሪዳ ያመጣል። ቀጥታ ሲጠቀሙ ሰውዬ ከእስላም ይወጣል። ቀጥታ ለትዳርም ይሁን ለምንም ይሁን ለመበቀልም ይሁን ለምን በሰው ላይ አይደረግም። ሐራም አይደለም፣ ኩፍር ነው፣ ኩፍር ነው። ወአመሉ ሲህሪ ሲህርን መጠቀም ወተዓልሙሁ መማርም ሲህር መማርም ወተዕሊሙ ማስተማሩ ያ ያለበት ማስተማር ነው፣ አስማትን ማስተማር ወአመሉ ሲህሪ ሲህርን መጠቀም ማስደረግ ማለት ነው። ሂዶ ሂዶ ማስደረግ አድርጉልኝ እንደዚህ እንደዚህ ብሎ ማስደረግ አመለ ሲህር ሲህርን መጠቀም ወተዓለሙ መማር وتعليمه ማስተማር ከኢስላም ያስወጣል والحكم ብይን ፍርድ መስጠት بغير ما أنزل الله አላህ ባላወረደው constitution። معتقدا በውስጡ አስቦ ሂለሁ ይበቃልኛል ለሀገሪቷ ይጠቅማል ብሎ ይሄ ከኢስላም ያስወጣል የግድ የምንተዳደረው የግድ ወደነው አይደለም ነህኑ ናዕሪፉ ጀይደን አነ ቃኑነና ሁወ ቃኑኑ ሰማዊ የኛ የሙስሊሞች ህግ ከሰማይ የመጣ ህግ ነው። አልቁርአኑ ወልሐዲስ ከዛ ውጭ ያለ የምንተዳደርበት የግድ ትኖራለህ መኖር ስላለበት ስለተጫነበት ትኖራለህ። ያ ነው ህጋችን አልቁርአን ወልሐዲስ ነው። ግድያ የሚፈጠር ቁርአንና ሐዲስ ያልዳሰሰው ዓለም የለም። በሰው ልጅ ህይወት ላይ ያልዳሰሰው ነገር የለም። በማህበራዊ ህይወት፣ በገበያው፣ በትዳሩ፣ በውርሱ በመንግስት አመሰራረቱ፣ በገዥና በተገዥ መካከል ሁሉንም ዳስሷል ቁርአኑል ሐዲስ የክፊ ለው እንቃደ العالم بالقرآن ዓለም ለቁርአን ተገዥ ቢሆን ዓለም በቁርአን ቢፈርድ ኖሮ እስካሁን ጦርነት ምድር ላይ ኖር ነበር ከተበሰፈነ ነበር ነው ሁሉ العلماء هكذا نعم ስለዚህ ወልሑክሙ ብይን መስጠት ፍርድ መስጠት ቢገይሪ ማ አንዘለላህ አላህ ባላወረደው ህግ ቃኑነል ወድዕያ የምንለው ምድራዊ የተወካዮች ምክር ቤት የሚሆን ማን የሚያወጣው የሚሰይመው የራሱ የሆነ የሰው ህግ ማለት ነው። እሱ ነው መኖር ስላለብህ አብረህ ትኖራለህ ታደርጋለህ። የጋራ ስለሆነ አብረህ ትኖራለህ። ሙዕተቂደን ህለሁ ብይን መስጠት ግን አደጋ ውስጥ ያስገባል። ይበቃል። ለዚች ሀገርማ ይሄ ነው ህገ መንግስቱ መሆን ያለበት ቁርአን አይደለም የምንል ከሆነም አደጋ ነው። በጣም አደጋ ነው። ሙዕተቂደን አስቦበት አምኖበት ህለሁ ይበቃል ብሎ ከሆነ የሚሰራው ከእስላም ያስወጣል። ከእስላም ያስወጣል። ህጋችን ምንድን ነው? ከሚደበቅ ኳር ህጋችን ምንድን ነው አልቁርአኑ አላህ ሶስተኛ አርደቱ ቢልኢዕቲቃድ በእምነት በአስተሳሰብ የሚመጣ ሪዳ ከኢስላም መውጣት الردة بالاعتقاد በልብ ማመን የሚመጣ ከኢስላም መውጣት በንግግር ተመለከትን በድርጊትም አየን الردة بالاعتقاد ይሄ ደግሞ በውስጥ እምነት ነው ለምሳሌ ከአዕቲቃድ ሸሪክ ቢላህ ከአዕቲቃድ ሸሪክ ሊላህ ለአላህ አጋራለሁ ብሎ ማመን أو أن الزنا ወይ ዝሙት والخمر አስካሪ መጠጥ والربا አራጣ حلال ሐላል ነው ብሎ ማመን ዚና ሐላል ነው። ዚናውን ቀጥታ በስህተት የሚሰራው ሰውዬና ሴት ለምን ተፈጠረች ለወንድ እንጂ ብሎ የሚሰራው ሰውዬ ይለያያሉ። በስሜት ተገፋፍቶ የሚያደርገው ፈቀድ ፈዓለ አልሐራም በጣም ትልቅ ወንጀል ሰርቷል። ሴት ለምን ተፈጠረች ብሎ ተዝናንቶ የሚያደርገው ደግሞ ከኢስላም ነው የሚወጣው ሙሉ በሙሉ ተግባባን አይደል? ሪዳ ነው የሚያመጣው። ወልኸምር አስካሪ መጠጥም አስካሪ መጠጥን አሁንም በስሜት በወጣትነት ተገፋፍቶ የጠጣና ይበቃል እና ለምን ተፈጠረ ብሎ የሚጠጣ ይለያያሉ። ይበቃል ብሎ መጠጣት አው አነዚና ወይ ዝሙት ወልኸምር አስካሪ መጠጥ ወሪባ አራጣ ሐላሉን ሐላል ነው ብሎ መንቀሳቀስ ከኢስላም ያስወጣል። ሪባ ሐላል ነው ብሎ የሚሰራው ሰውዬ እና ምን ምን ሰርተን እንብላ መሰራት አለበት ብሎ ከሆነ የሚሰራው ምን እየሰራ ነው ያለው? ከእስላም ነው የወጣው ቀጥታ። ሲሞትም አይሰገድበትም አይታጠብም። ሲመቃብር ሙስሊም በሙስሊሞችን መቃብር አይቀበርም። ይሄ እንደዚህ አይነት ሰው አለ ደግሞ ሞቷል። በየሀገሩ አለ እንደዚህ አይነት መልዑን ማለት ነው። الذي هيمنت عليه الدنيا دنيا ተቆጣጠራ በቅሷ ስር ያስገባቸው አሉ እንደዚህ አይነት ሰው كأنه يعيش ألفي سنة ተዋል ፈተናው ሚአተ ሰና መቶ ዓመት የሚኖር ይመስላል። ለዚች ዓለም ሲፈጋላል። እንደዚህ አይነት አለ። ሪባ ሐላል አይደለም። ሪባ በሀገራችን ላይ እኛ እንጠቀማለን፣ ግን የምንጠቀመው መድረሻ ስላጣ ነው። Islamic bank የለም አይደለም። Islamic bank የለም። Islamic bank ባለበት ሀገር ላይ እዚህ ሪባ በአራጣ የሚሰሩት ሰዎችና እዚህ በሌላ ሪባ የሚሰሩ እያለ አማራጭ ይህንኛውን ሪባ ያለበትን መስራት የለብንም። ሀገራችን ላይ ግን የለም። ሪባ ብቻ ነው ያለው አይደል? ስለዚህ ያለ ሪባ አስቀምጥ ቢሉ ያለ ሪባ እንዳታስቀምጥ ባንክ ቤት እንደው ብር ኑሮ ካስቀምጥክ ማለት ነው። አባትህም ያለ ሪባ ሲያስቀምጥ አይ በሪባ አስቀምጥ በለው። በሪባ ያስቀምጡና ሪባውን ያውጡ። ምክንያቱም ያለ ሪባ ብለው ሲያስቀምጡት ገንዘቡ መውለዱ አይቀርም። በእሳቸው ገንዘብ የተወለደ ገንዘብ ደግሞ ይቀጥላል። አሁንም ሪባው ዋናውን ገንዘብ ሲያወጡ በሱ ገንዘብ የተወለደው ሐራም አሁንም እየቀጠለ ነው ያለው። ቢያንስ ቢያንስ የሚችሉትን የሚደርሳቸውን percent አውጥተው ይርጡት። ሲ መራፈቅ ሙስሊምን ለሙስሊሞች ጋራ ጥቅም የሚሆን መንገድ ማሰራ ወይም ደግሞ ለአይሳ ስጡት ይላሉ بعض العلماء። እንደዛ ማለት ነው። ያለ ሪባ ማስቀመጥ ጥሩ አይደለም። አልገባችሁም? አዎ ስሙ። ባንክ ቤት ውስጥ ኢትዮጵያ ባንክ ቤት ስታስገባ ያለ ሪባ አታስቀምጡ በሪባ አስቀምጥ። ሪባ ሐላል ስለሆነ አይደለም። ሪባ ሐላል ስለሆነ አይደለም። መጀመሪያ ማስቀመጡ ክልክል ነው። ሪባ ማብላት፣ ሪባ መብላት፣ ሪባ ላይ شاهد ምስክርም መሆን፣ ሪባ ላይ ጸሐፊ መሆን፣ ሪባ ፈራሚም ሆኖ ባንክ ቤት ውስጥ ራሱ መስራቱ ሁሉም ሐራም ነው ተያይዞ ሙሉ በሙሉ ሐራም ነው። ግን መድረሻ የለህም፣ ያለህን ኢኮኖሚ ማንቀሳቀሻ የለህም። የግድ ገንዘብህን ካሽ ንብረትህን የምታስቀምጠው እዛ ውስጥ ነው። ስታስቀምጥ ያለ ሪባ ብለህ ብታስቀምጠው ገንዘቡ circulate ማድረጉ አይቀርም። እንግባባ ይሰራበታል። ከኋላ ያ እንትን በብድር መልክ ይሰሩታል። እነሱ ይሰሩበታል። ብር እየተንቀሳቀሰ ነው። ሪባ እየወለደ ነው ያለው። ስለዚህ በአንተ ሪባ የተወለደው መቶ percent የተፈጠረው ሪባ ወደ እነሱ እጅ ከሚገባ ይልቅ አንተ በ percent የሚደርሰን አውጣና ቀንሰው ቢያን በምትችለው ማለት ነው። አልገባችሁም? አሁን ሪባ ሐላል ስለሆነ አይደለም። ማስቀመጣችን አይቀርም ዑስር ስለሆነ መድረሻ የለም። ስታስቀምጥ ደግሞ በፐርሰንት የሚደርሰን አውጣው። ለምን ሪባ በሪባ በጣም ብዙ ወለድ እንዳገኝ እያደረካቸው ነው። ቢያንስ ለአንተ የምትደርሰን ፐርሰንት አውጣና ወይ ለአይታሙስ ወይም ደግሞ ከቀውልም ማለት ነው ባዕድ ዑለማ ባደረጉ ወይም ደግሞ ሲመራከተል ሙስሊምን ለሙስሊሞች ጋራ መንገድ ምናምን ለሚሰራበት ስጠው። አጅር አታገኝም፣ አጅር የለውም። እዳን አውጥቶ መጣል ማለት ነው ቆሻሻ አልገባችሁም? ያለ ሪባ እንዳታስቀምጡ። ያለ ሪባ ብለው ዝም የሚያደርጉት ዝም ብለው ነው። ያለ ሪባ ያለ ሪባ ነው እኔ ገንዘቤን ያስቀመጥኩላ። ያለ ሪባ አይደለም። ሪባ ገንዘቡ እየሰራ ነው፣ ካልኩሌት እያደረገ ነው ገንዘቡ። ለዚህም ነው ዑለማዎች በሪባ ብለህ ስታስቀምጥ ይሻላል። አቤት ዘምዘም ባንክማ ما شاء الله ከደረሰ ጀምሯል። ልስራ አልጀመረም፣ በሀሳብ ላይ ያለ ነው። ከጀመረ Islamic ባንኮች አሁን ትርፋማዎች ናቸው። የዱቅ ተብዛችን እንትን አይታችሁ ከሆነ Islamic ባንኮችና ሌሎች ባንኮች የዓለም ገንዘብ እየዋዠቀ ያለው በምንድን ነው? በሪባ በአራጣ ምክንያት ነው። Islamic ባንኮች ግን እጅግ ትርፋማ ናቸው። ለምን? ቂራር የሚባል የነቢዩን ዓለይሂ ሰላቱ ወሰላም የገበያ system ነው የሚከተሉት። እሱ ደግሞ ትርፋማ ያደርግሃል። ቀጣይነት ያለው ትርፋ አለው። እዛ ብናስቀምጥና የሆነ ፐርሰንት ለኛ ድርሻ ቢኖረን ወይ በነፃ ዝም ብለን ብናስቀምጠው ሐላል ማሻአላህ ያንን ሸርጥ ከተከተሉ ማለት ነው ዘምዘም ባንክ ያለ ሪባ በቂራዝ መልክ የሚያስኬዱት ከሆነ ማለት ነው። አልገባችሁም? በቃ ስታስቀምጥ አጭሩ መልእክት ነገር ያለ ሪባ ሳስቀምጠው ሪባውን ተቀበለ ወይ ለመንስ ሐኪም ወይ ለሆነ ነገር አድርግ። ያለ ሪባ እንዳታስቀምጡ በሚል ያለ ሪባ እያሉ ብዙ ሰዎች ስለሚሸወዱ ነው። ምክንያት አቤት አይቻልም አይቻልም ማለት አንተ የማትፈልገውን ለሰው ስጥ ማለት አይደለም። ዑለማዎች ናቸው የሚያደርጉት ፈትዋ። ምን እናድርግ ሲሏቸው ገንዘብ አንድ ሚሊዮን ብር፣ ሁለት ሶስት ሚሊዮን ዶላር ምናምን ነገር ቢሆን መስመር ሊሰራበት ይችላል። ግን መቶ ብር፣ ሀያ ብር፣ ሰላሳ አንድ ሺህ አስር ሺህ ምናምን የምትወጣ ገንዘብ ለምን እናድርጋት ሲሏቸው ለመሳኪን ስጡት፣ አጅር የለው ለሚስኪን ምንም ለሌለው ብትሰጡት ይቻላል ይላሉ። ከፊል ዑለማዎች ደግሞ አይቻልም ያሉት። ይውጣ ባለው ላይ ተስማሙ። በአሁን ዘመን የግድ አንገብጋቢ ነው። ምን ይደረግ መድረሻ ነው ያጣነው። አንተ መድረሻ ስታጣ የምትቀምሰው ስታጣ በክት ትበላለህ። ስለዚህ የግድ ባንክ ቤትን ካልተጠቀምን መንቀሳቀስ አንችልም። እንድንጠቀም ተደረገ። ሐራም ነበር መጀመሪያ መሰረቱ አይቻልም ነበር። ግን ሪባውን እናውጣው የት እናድርገው ሲሉ ዑለማዎች ሁለት ሶስት ተከፍለዋል። አይ አጠቃላይ የሆነ ለሙስሊሞች መስመር የሚሰራበት መንገድ ምናምን ወጪ ምናምን ነገር ልትሸፍን ትችላለህ አሉ። ለዛ አውጣው። አይ ከፊሎች ደግሞ ለአይታሞች እንዲሆን ስጡ ምስኪኖችን ቢሆን ስጡት ብሏል። ማለት ይችላል የት መሰጠት አለበት እክትላፍ ክታቱ ግን ማውጣቱ ላይ ማለት ሲፋት ነው ያሉ ያደረጉት ኢላ ሼኹል ዑሰይሚን ሼኹል ዑሰይሚን ብቻ አታስቀምጥምም አታውጣምም ብለዋል ሪዋው መድረሻ የለም ደግሞ እሳቸው እንዳንቀብ የቡክበት አዎ እንዴ እኮ ያደርጋል። ገንዘብ አይቀመጥም እኮ ያንተ ሳጥን ተቆልፎ እኮ አይደለም የሚቀመጠው፣ ይሰራል። አልገባችሁም መሰል እንግዲህ ሆናችሁ። እሺ ብሉህ ምን ደርሳችኋል? በይ አልገባችሁም? ኪታቡል በይ ላይ ያስረዳችኋል ኡስታዝ ኢንሻአላህ። አርደቱ بالإعتقاد በእምነት የሚመጣ ሪዳ ከእስላም ማፈንገጥ መልቀቅ ከኢዕቲቃድ ሸሪክ ሌላ ለአላህ አጋራለሁ ብሎ ማሰብ አው እነዚህና ወይ ዝሙት ወልኸምር አስካሪ መጠጥ ወሪባ አራጣ ሐላል ሐላል ነው ብሎ ማሰብ አው አነል ኹብዘ ወይ ዳቦ እንጀራ ቂጣ ማለት ነው ኹብዝ ያለው እንጀራም በለው በእኛ ጊዜ ኹብዝ ቂጣም በለው ዳቦም በለው ኹብዝ ኹብዝን ዳቦም ይሉታል ቂጣም ይሉታል ድሮ ግን ቂጣ ነው በነብዩ ዘመን የሚታወቀው ሐራም ሐራም ነው ማለት ራሱ ከእስላም ያስወጣል የካፌ ዳቧን ይቺ حرام ናት ለሰውየው حرام አይደለም የሚሰራው ከኢስላም ይወጣል። ለምን አነ ከውነሁ ሐላለን ሙተፈቁን ሐላል መሆኑ በጣም የተረጋገጠ ነው። ሐላልነቱ ሐላል አይደለም ሐላል ነው። ሐላልን ነገር ደግሞ እጅማ አለበት ኢጅማዕን ቀጥዒ ያለምንም ጥቅጥቅ ሐላልነት የታወጀለትን ነገር حرام ነው ማለት ከኢስላም ያስወጣል። ምክንያቱም ሰውየው ሌላ ተሽሪዕ ህግ ሌላ ያወጣል አላህ ህግ አውጥቶ ጨርሷል። ሌላ ህግ ማውጣት ነው። ለማንኛውም ያዙት። አው ኹብዘ ቂጣም ይሁን ዳቦ ሐራም ነው ካለ ሰውየው ለምን የቲም ገንዘብ ስለሆነ የተሰረቀ ስለሆነ የተዘረፈ ስለሆነ ምክንያት ካለው ማሻአላህ። ግን ዳቦ ዳቦ ስለሆነ ሐራም ከሆነ ያለው እ ከኢስላም ይገባል አው አነ ሶላተ ወይ ሶላት አምስት ወቅት ሶላት ገይሩ ዋጅባ ዋጅባ አይደለችም ካለ ከኢስላም ነው የሚወጣው ሐራም አይደለም የሚሰራው አምስት ወቅት ሶላት ኧረ ምንድን ነው አምስት ወቅት ሶላት የጉልበት ግብር ነው እንዴ የሚሉ አሉ። አለ የሌለ እንዳይመስላችሁ። አልሐምዱሊላህ እኛ ጋር የለማ የለም። ቢያንስ ሙተሃዊን ነው ይሰላቻል። እንደው ዱዓ አድርጉልኝ ሱሪ ተነጅሶ ምናምን እንደዛ ነው የሚሉት። ዱዓ አድርጉልኝ እሰግዳለሁ እያልኩ ጀምረዋለሁ ተዋለሁ። አሁን ስገድሽ ማን ይሄድ አሁን መስጊድ ሱሪ ተነጅሷል ሻውሮ ስጄ ምናምን ነገር ይላል። ሱብሃንአላህ አላህ አላህ መጀመሪያ ዋጅብ አይደለም ያለው አይደለም ታሪክ ሶራት የክፍር ያለውን አክሰር ዑለማ ነው የሄደበት ሙሐዲስ ለምን لان النبي صلى الله عليه وسلم قال من ترك الصلاه متعمدا فقد كفر نعم አውቆ ሶላትን የተወ በመሰላቸት አላሉ በመዘናጋት አይደለም ያሉት አውቆ ሶላትን የተወ ሰው ከኢስላም ወጥቷል ማለት አላህዱ በይነና ወበይነሁም በእነሱና በእኛ መካከል ያለው ድንበር ሶላቱ ሶላት ናት ፈመን ተረካሃ ሶላትን የተወ ፈቀድ ከፈር ተቀላቅሏል እነሱ ጋር ነው ያሉት እዚህም ነው ሼኹል ዑሰይንን በቃ ሙሉ በሙሉ ከእስላም ወጥቷል ነው እዚህ አለላችሁ የተሳተፉት አንብቡት። ኢማሙ አህመድ ይከፍራል ነው ያሉት። ይከፍራል ከእስላም ወጥቷል። ሶላት ያሳለፈ ሰው አውቆ ካሳለፈው ሚስቱ ፍቺ ናት። ከዛም በኋላ ግንኙነት ቢያደርግ እንኳን ዚና ነው፣ ቢወለድም ቢቃላ ነው ያሉት። እሷም ሆነች እሱ አንድ ሶላት ካሳለፈ በቃ በምንድን ነው ያሳለፍከው ይጠየቃል። በምንድን ነው ያሳለፍከው? አይ ረስቸው ሌላ ነው እንቅልፍ ወስዶኝ ነው። ይሄ ዑዝር ሆነዋል። ሁለቱ ረስቶና العذر عذران ሁለት ብቻ ነው ምክንያት ያለው እንቅልፍና መርሳት ሁለቱ ብቻ ነው። ከዚህ ውጭ عذر የለም ለሶላት። ጦርነት በዚህ ሚሳይል በዚህ ታንክ ቢደቀንብህ እንኳን ሶላት ማሳለፍ አይፈቀድም። الرسول عليه الصلاة والسلام ያ ሁሉ ውርጅብኝ እየወረደባቸው በሁለት ተከፍለው صلاة الجماعة ይሰግዱ ነበር። ሶላት እኮ አይደለም صلاة الجماعة ይሰግዱ ነበር በጦር በጦር አምድማ መካከል በጦር አውድማ ላይ ምን ይሰግዱ ነበር? ሶላት አይደለም ሶላት ጀማዓ። ስለዚህ መንገድ እየሄደ መንገድ እየሄደ አላህ የሰጠን እንትን አለ ርኮት ለእኛ ያገራራልን አለ። ዙሁር ላይ ወደ አሱር ማሳለፍ ትችላለህ። አሱርን ወደ ዙሁር ማምጣት ትችላለ ከአራት ወደ ሁለት ወደ ሁለት ቀንሰ መስገድ ትችላለህ። ችግር የለም። አው አነ ሶላተ ወይ ሶላተ ገይር ዋጅባ ዋጅብ አይደለችም ማለት ከእስላም ያስወጣል። ወነሁ ዛሊክ ይህን የመሳሰለ ብቻ ለማንኛውም ይህን የመሳሰለ ሚማ አጅሚዐ ሚማ ኡጅሚዐ የተስማሙበት አላ በሐላልነቱ ላይ የተስማሙበት አው ሑርመቲህ ወይ በሐራሙ ላይ የተስማሙበት አው ውጁብህ ወይ ዋጅብ በመሆኑ ላይ የተስማሙበት ኢጅማዕን ቅጥዕየን ምንም ግጭት ኺላፍ የሌለበት ጭቅጭቅ የሌለበት ስምምነት የተስማሙበት ከሆነ ከእስላም ያስወጣል። ወነሁ ዛሊክ ምን የመሳሰለ ሶላት ምን ሆብዝ ምን ቆጠር ሌላም ሌላም አለ። ሂጃብ አይወጅብም ብትል አንድ ሴት ልጅ ከእስላም ነው የምትወጣው። ሐራም አይደለም። ሐራም ሰራች ሳይሆን ከእስላም ወጣች ይባል። ሙሉ በሙሉ ከፍራለች። በቃ ዝንተ ዓለም ጀሃነም ውስጥ ነው የምትቆየው። የሴቶች መብት። ስለዚህ ሂጃባችን መጣል አለብን ብለው የሚሉትና ሂጃባቸውን የሚጥሉት ይለያያሉ። በስንፍና ባለመታደል ውስጥ ውስጡን በቃ እንደው እለብሳለሁ እያሉ ውስጥ ውስጡን እየበላቸው ሂጃብ የማይባልም ጉርዱን ምንም ለብሰው የሚሄዱ አሉ። ግን ውስጣቸውን እየበላቸው አንድ ቀን እንለብሳለን ዋጅብ ነው እናውቃለን እያሉ ውስጣቸው ጋር ትግል ጦርነት ላይ ያሉ አሉ። እነዚህ ሐራም ነው የሚሰሩት። አይወጅብም ምንድነው ፀጉሬን ማሳየት አለብኝ ብላ ደግሞ የምትሄድ ከሆነ ይቺ ከእስላም ነው የምትወጣው። እስላም ውስጥ የለችም። ለምን ሊአነሁ ሙጅመዑን አላ ውጁቢሂ በቁርአን የመጣ ነው ሂጃብ ማለት ነብዩ በሐዲሳቸው ያስተማሩት አላህ በቁርአን ያመጣው ስለሆነ ዋጅብነቱ ኢጅማአን ቀጥዕየን አለበት። ኒቃብ ይወጅባል አይወጅብም ማለው ላይ ግን ከእስላም አያስወጣም። ኒቃብ አይወጅብም ብትል አንድ ሴት ከእስላም አይደለም የምትወጣው፣ የሆነ ክልክል ሰርታለች። ለምን ይሄ ሙሐዲሶች ይወጅባል ያሉት ነው። ግን ምን አለበት ኺላፍ ስላለበት የተወሰኑ ሰዎች ይሄ ኢጅማአን ቀጥዕየን ስለሌለበት አትከፍርም። ክልክል ሰራች ነው ቢባል የሚሆነው ተጓባን አይደል? ጺም አይወጅብም ብሎ ቢነሳ አንድ ሰው ይከፍራል እንዴ? አይከፍርም። ለምን? የተወሰነ ሹባሃ ስላለ ሹባሃ የለቀቁባቸዋል። አይከፍርም። ሁሪ ማሳጠር አይወጅብም ቢል የሆነ ነገር አሁንም ትንሽ የሆነ የሚያመሳስልበት ነገር ስላለ ነው። ሰዎች ያመጡት ዑለማዎች ኢጅማዕን ቀጥዕይ ስላላደረጉበት ማለት ነው። ግን ትልቅ ሐራም እየሰራ ነው ያለው። አልተግባባን። በዋጅብነቱ ዙሪያ ላይ ኢጅማዕን ቀጥዕየን ማንም ኺላፍ ሳይፈጥር የተስማሙበት ከሆነ ያንን ነገር ሐራም ነው ካለ ከእስላም ይወጣል። ዋጅቡን ዋጅብ አይደለም ካለ ከእስላም ይወጣል። ሐራምነትን የተስማሙበትን ነገር አይ ሐላል ነው ካለ ከእስላም ይወጣል። አልገባችሁም መሰለኝ። ትንሽ ኹላፍ እንዳይኖርበት ንቃቡን አይወጅብም በማለቱ ወንጀል አለበት፣ ወንጀልም አለባት አይወጅብም ማለት መታደል አለብኝ አላህ ይስጠኝህን አለባበስ ማለት ነው እንጂ አይወጅብም አላህ በቁርአኑ የገለጸው ነብዩ በሐዲሳቸው የነገሩንና ዑለማ የተለያየ አመለካከት ኑሯቸው በተለያየ ትርጉም ሳይፈጥሩ የተገናኙበት እጅማ ያደረጉበት ሙዕተበር የሆኑት ናቸው። አብዱላህ አልሀበሺ መጠጥ ሐላል ነው ብሏል ብለህ ኺላፍ አለበት እንዳትል። መጀመሪያ ላይ ዑተበር ምን ዑለማ አይቆጠርም። እንደዚህ አይነት አፈንጋጮች አይቆጠሩም። አልገባችሁ? አፋሽን ላነሳለህ ነው ያ አይቆጠርም። እንደዚህ አይነቶች አይቆጠርም። አው አነ ሶላተ ገይሩ ዋጅባ ማን ነበር አቶ እያለ ሲናገር ነበር ልጃችን የለ አው አነ ሶላተ ገይሩ ዋጅባ ሶላት ዋጅባ አይደለችም ማለት ወነሁ ዛሊከ የኔ መሳሰለ ሚማ ኡጅሚዓ ስምምነት የተደረገበት አላህሊ በሐላልነቱ ላይ ዑለማ ሁሉ የተስማማበትን ሐራም ነው ካላንድ ሰው ይከፍራል። ወተት ሐላል ነው ሐራም ነው? ሐላል ነው። በሐላልነቱ ላይ ኺላፍ አለ? የለም። ስለዚህ አንድ ሰው ከኢስላም ይወጣል። حرام ነው ወተት መጠጣት ካለ የምን ወተት ብለህ ጠይቀዋለህ። የላም ወተት حرام ነው ካለ ከኢስላም ይወጣል። ቀላል ነገር እንዳይመስላችሁ አሁርመት ይሄን የሚል ጀዝባ የለም። እንደው ቢባል ሁክሙ እንደዚህ ነው ማለት ነው። ወተት حرام ነው አው ወይ በሐራምነት የተስማሙበት አውጁ ቢህ ወይ በዋጅብነቱ እጅማዓን ቀጥዕየን ሙሉ በሙሉ ስምምነት ወሚስልሁ የዚህ ሰው መሰል ደግሞ ላይጃሉ የማይስተው ከሆነ ሰውየው ሐራም ነው ሲል የሱ መሰል ሰዎች የማይስቱት ከሆነ በዋጅብነትም ይሁን በሐራምነት በሐላልነት የሱ መሰል ሰዎች የማይሳሳቱበት ጥያቄ ከሆነ ከእስላም ይወጣል። ለምሳሌ በካለ ከበረሃ ውስጥ ከእንትን ዘላኖች አሉ አይደል? ከዘላን ቦታ መጥቶ ይሄ ገና እስላምን የተቀበለ ፈሬ የግመል ወተት ሐራም ነው ቢልህ ካፊር ለምን? የሱ መሰል አያውቀውም። ገና አዲስ ሰለምቴ ነው፣ አላደገም። ገና አዲስ እስላምን የተቀበለ ነው። የሱ መሰል የማይሰጠው አንድ ሰው መጥቶ ዳቦ ሐራም ነው ቢልህ ከየት ነው የመጣው ማን ነው ምንድን ነው ማለት አለብህ፣ ውሳኔውን ለመስጠት ማለት ነው። ወምስሉ ላይ ጃሉ ግልጽ ነው። የሱ መሰል የማይሰጠው ማለት ነው። የሶላትን ዋጅብነት የማያውቃለ እዚህ ቦታ የለም። የምግብን ሐላልነት የማያውቃለ የለም። የዚናን ሐራምነት የማያውቃለ የለም። የሪባን ሐራምነት የማያውቃለ የለም። እንዲሁም የኸምርን ሐራምነት የማያውቃለ የለም። ለምሳሌ አዲስ ሰለምቴ ቢመጣ ኸምር እነሱ ጋር ይፈቀድ ነበረ። አይ አልስከር እንጂ በጠጣ ምን ችግር አለው? ይሄን ያክልማ መጠጣት አለብኝ ይሄማ ይበቃል ብሎ አጋጣሚ ቢናገር ካፍር ስለዋለ አንለውም። ለምን ወሚስሉሁ የጀሃሉ የሱ መሰል ይስተዋል አያውቀውምና የሚከፍረው ከእስላም የሚወጣው ወሚስሉ ላ የጅሃሉ ከሆነ ነው። መሰል ሰዎች የማይሳሳቱበት ከሆነ አልገባችሁም መሰለኝ። ግልጽ ነው እሺ አራተኛ አርደቱ ሪደ አቤት አይ አይ ላይ ጠይቅ ችግር የለም። ነብዩም አለይሂ ሰላቱ ወሰላም ያልተመገቡት አለ ምግብ ለምሳሌ በብ ቀረበላቸው አአ እኔ አልቀውሚ ተተዓሳንን የኔ ህዝብ ውስጥ የኔ ባህላችን ሆኖ ይህንን ምግብ ነው ያልበላውም ከዛ በኩል አዙሩት አሉ። ሐራም ነው አላሉ። ከዛ አዙሩት እናንተ ብሎ አሏቸው፣ ፈቀዱላቸው። መጥላት ትችላለህ። የግመል ስጋ የግመል ስጋ የፈረስ ስጋ ይበላል፣ ማንም አይበላም። ማንም አይበላም። ሐራም ነው ማለት አይደለም፣ ግን ትጸየፈዋለህ። ዶሮ የማይበላ እኮ አለ። እንደዛ ማለት ነው። አያከፍርም። መጸየፍና መቃወም ይለያያል። ተጋባን አይደል? አራተኛ አርደቱ ቢሸክ በጥርጣሬ ከእስላም መውጣት በእምነት ነበር ያለው በጥርጣሬ ሲሸይን በሆነ ነገር የሚማሰበቅ እስካሁን ከቀራ ነው ሁሉ ሶስቱ ሶስት ቀርተናል። አንደኛ በቀውል፣ ሁለተኛ ቢልፊዕል፣ ሶስተኛ ቢልኢዕቲቃድ። ሶስቱንም ጥርጣሬ ጥያቄ ምልክት ውስጥ ማስገባት ከእስላም ያስወጣል። እስካሁን ያልናቸው ከመን ሸካ ለምሳሌ የሚጠራጠር ሰው በተሕሪም ሽርክ ሽርክ ሐራም በመሆኑ መጠራጠር ራሱ ከእስላም ያስወጣል። አው ተሕሪም ዚና የዚናን ሐራምነት ጥያቄ ምልክት ውስጥ ማስገባት ራሱ ሐራም ነው ሐላል ነው እልፊን ለምን ተፈጠረ ብሎ ጥያቄ ምልክት ውስጥ የሚያስገባ ከሆነ ከኢስላም ይወጣል። ወልኸምር የኸምርንም ሐራምነት ጥያቄ ምልክት ውስጥ የሚያስገባ የሚጠራጠር ሰው ከኢስላም ይወጣል። አው ፊ ሕል ልኹብዝ ወይ የቂጣም ይሁን የእንጀራ የእነሱን ሐላልነት ጥያቄ ምልክት ውስጥ ማስገባት መጠራጠር እንደዚሁ ከኢስላም ያስወጣል። أو شك ወይ ሰውየው ቢጠራጠር ፊ ሪሳለት ነቢዩ ሰለላሁ ዐለይሂ ወሰለም በነቢዩ ተልእኮ ቢጠራጠር أو رسالة غيره ወይ የሌሎችን አው ሪሳለቲ ገይሪ ወይ የሌሎች ነቢያቶችን رسالة ተልእኮ እንዲሁ መጠራጠር من الأنبياء ከሌሎች ነቢያቶች የሌሎችንም ቢሆን ማለት ነው። አው ሸከ ፊ ሪሳለቲ ነቢይና ሙሐመድ ዓለይሂ ሰላቱ ወሰላም አው ሪሳለቲ ገይሪ ወይ የሌሎችን ተልእኮ من الأنبياء ያለፉ ነቢያቶችን أو في صدقه ወይ የነቢዩን እውነተኝነት ጥያቄ ምልክት ውስጥ ማስገባት መጠራጠር አው ፊ ዲኒል እስላም ወይ ዲነል እስላምን ሙሉ በሙሉ መጠራጠር ይህን ከይፍላን ያስወጣል። او في صلاحيته يسمى تاريخيا هنا شو بعون زمن علامات لا يفرد مرض فيروس يجري او صلاحيته واسلامي اكما لا يتقم بميلو زوريا في هذا لهذا الزمن لزيه جدي لها عندنا كفل الزمن اسلامي اكما لا يتقم بميلو زوريا اه اياك من القطة المستباب كإسلام السلطان زلينو اكثر العلماء يعرض المريوسين حكام العرب كما سوتنا كفر واسوال كما سوتنا كفر واسوال እና ሑስኒ ሙባረክን አስወጥተዋቸዋል። ጭራሽ ይስላል ያስወጧቸዋል። እነ መሐመድ ጋዳፊን፣ እነ መሐመድ ሳዲስ ሞሮኮን፣ እነ ቡቶፍሊካን አልጄሪያ፣ እነ ዘይኑል አቢዲን የሄደውን የቱኒሱን እነዚህ እነዚህን አስወጥተዋቸዋል ከኢስላም ብዙዎቹ እነ አሰድን እንትን ደማስቆ ብዙዎች አስወጧቸዋል። ለምን ለአነ አልገርብዩን ሁም ለዚነ ወዳዑሁም ያስቀምጧቸው ምዕራባውያን ናቸው። ሲያመጡ ቁርአንና ሐዲስን አይደለም መረጃ የሚያደርጉት ቁርአንና ሐዲስን የመስጊድ አደረጉና ምንን አመጡ የራሳቸው ህገ መንግስት አዘጋጁ። ያን ህገ መንግስት ወድዒ ለምን እስላምን ብናመጣውና እስላምን የሀገሪቷ መተዳደሪያ ብናደርገው እንወገዛለን አሉ። ለምን ሰው ቢገል አይገደልም ማለት እስር ቤት እንጂ ዝሙት ስትሰራ እንጂ ትዳር ያላት ሴት ብትገኝ ተቀጥቅጣ አትገደልም። ለምን ይሄ አረመኔነት ነው አሉ። ተቀበሏቸው። ስለዚህ አዲስ ህግ አወጡ። ቁርአንን በመድ እነዚህን ያስወጧቸዋል እስላም እና ሁስኒ ሙባረክ እኮ አዛን በሬዲዮ ስሙ እንጂ የድምጽ ብክለት ተብሎ አውጀው ነበር። ምን አልአጀብ ሙስሊም ሀገሩ ማለት ነው። እምባሶች ያሉበት አካባቢ አዛን እንዳይሰማ አልሰማችሁም አለ። እንደዚህ አይነት አለበት ዑለማዎችን በጣም የሚቃወሟቸውና ለሃደ ዘመን እስላምን ጥያቄ ምልክት ውስጥ አስገብተውታል። የአረብ መሪዎች ሊሰላሕየት ይጠቅማሉ፣ ለሃደ ዘመን ለዚህ ዘመን ይሄዳሉ። እስላምን የበላይ ብናደርገውና በእስላም ብንተዳደር አረመኔ ሃይማኖት ነው። ለምን ዝሙተኛል ይህን ልጅ ጋር የተሳሳተ ሰው እንደተቀጥቅጦ ይገደል ይላል። የገደለ እንዴት ይገደል ይላል። 25 ዓመት ምን ይፈረድበት እንጂ ወይ 20 ዓመት ይፈረድበት እንጂ የሰረቀ እንዴት እጅ ይቆረጥ ይላል። የሐረመኔ እምነት ነው። ያንን ተቀብለው አዋሉ። የነዛን ህገ መንግስት ሙስተውሪድ አመጡና በህዝቡ ላይ ጫኑበት። ለዚህ ነው አላህም ደግሞ እየተበቀላቸው ነው እየጨፈጨፈው ነው። ኡማው እርስ በርሱ እየተባላ ነው። ደም ደም የሚፈሰው የት ሀገር ላይ ነው? መካከለኛው ምስራቅ ላይ ነው። ከዓለም እጅግ ደም እንደ ውሃ የሚፈስበት ሀገር አቤት ምን አዛን አዛን አዎ ሊላይ ይችላል። የሻ አዛን የሱኒ አዛን አለ። አዎ ሊላይ ሊላይ ይችላል። አሽሃዱ አነ አልይ ወሊዩላህ የሚል አዛን አለ። አሽሃዱ አን ላ ኢላሃ ኢለላህ አሽሃዱ አነ ሙሐመድ ረሱሉላህ የሚለው አነ አልይ ወሊዩላህ ምን አለ። አሽሃዱ አነ ሰይደና ሙሐመድ ረሱሉላህ የሚለው አንዳንድም ያደርገዋል። ይበቃል አይበቃም ሳይሆን ሁክሙ እዛ ውስጥ ሳይሆን ግን የተለያየ አዛን እንዳለ አዋል ዋናው ፊ ሰላሕየቲህ የእስላምን ጥቅም ለሃደ ዘመን ለዚህ ዘመን ይጠቅማል ይበጃል አይበጅም የሚለውን ጥያቄ ምልክት ውስጥ ማስገባት ከኢስላም ያስወጣል። አንደኛ ላይ ያልነገርኳችሁ ነገር አለ። والربا حلال ን የሚለው ideology እንዳትደግፉ። ይሄ ካፒታሊዝም የሚባል ለኢትዮጵያ የሚጠቅማት እንደዚህ mixed የሆነ ኢኮኖሚ እንቅስቃሴ ነው እያላችሁ አስተያየት እንዳትሰጡ እንዳትሰጡ። ምክንያቱም እኛ ተቆጥበን ነው መቀመጥ ያለብን። አገላለጻችን ራሱ ሩዮተ ዓለሙ ከኋላ የሚመጣው ምዕራባውያን የሚያመጡት የኢኮኖሚ አካሄድ ሪባን ምን ያደረገ ነው? ሪባን ያቀፈ ሐላል ነው ብሎ ነው የሚንቀሳቀሰው። ideology ውን ከደገፍን አደጋ ውስጥ ነው የምንገባው። ምክንያቱም ideology ው ሪባን ሐላል ነው ብሎ የሚነሳው ካፒታሊዝም ይሁን ሺዕያም ይሁን ስትራቴጂያም ይሁን علمانية ም ይሁን ማቴሪያል ወይም ደግሞ secularism system የሚባለው አሁን አው ፊ ሰላሕየትህ ለሃዘ ዘመን ሴኩላሪዝምን ያመጡት ለዚህ ነው። فرقوا بين الدين والدولة ሀገርንና ዲንን ሃይማኖትን ገንጥለውታል። ሃይማኖት የግል ነው፣ መስጊድ ተጠቀም። ሀገር ደግሞ ለብቻ ነው። እነዚህ ነጥለውታል። አረቡ ዓለም ላይ ራሱ ጭኖበታል። ሙስሊም ብቻ ሆነው ሀገር ላይ ራሱ ጭኖበታል። የኛ የተለያየ እምነት ሊሆን ይችላል። ያንን ራሱ ርዕዮተ ዓለሙን ራሱ መደገፍ እኛ ራሱ እምነታችን ጥያቄ ምልክቶች ይገባል እና ስለዚህ በአራቱ መስመር ከኢስላም ማፈንገጥ ይፈጠራል። ሰላም አለይኩም ወረህመቱላሂ ወበረካቱ